ቃል ለማ ፈተሐ አላሁ አላ ረሱሊህ መከተ ለማ ፈተሐ አላህ አላህ በከፈተ ጊዜ ድል በሰጣቸው ጊዜ አላ ረሱሊህ ሰለላሁ ዐለይሂ ወሰለም ለነብዩ መከተ መካን በከፈተላቸው ጊዜ መካ በተከፈተ ጊዜ ወይም መካ አላህ በከፈተላቸው ጊዜ ለነብዩ አለይሂ ሰላቱ ወሰለም መከፈት ማለት ድል ማግኘት ማለት ነው። አቡ ሁረይራ ምን ይሉናል? ለማ ፈተሐ አላህ አላህ ድል በሰጣቸውና በከፈተላቸው ጊዜ አላ ረሱሊህ ሰለላሁ ዐለይሂ ወሰለም በነብዩ መከተ መካን በተፈተላቸው ጊዜ ቃመ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ቆሙና ሲና በሰዎች መካከል ቆሙና ፈሐሚደላህ ጌታቸውን አመሰገኑ። ወአተና አለይህ በአላህ ላይ ውዳሴያቸውን አቀረቡ። ሐሚደና አስና ምንድን ነው ልዩነታቸው? ፈሐሚደላህ አላህን አመሰገኑ። ወአተና አለይህ እሱን አወደሱት። ምን ማለት ነው? አስና ምን አምስት በሁለት ማለት የሁለት ይዋልልንም በቃ ስትገልጡት ምንድን ነው አልሐምዱሊላህ ሐምድን በሐምድ ነው የምትጀምረው አልሐምዱሊላህ ትሉና አለዚ ኸለቀ ሰብዐ ሰማዋት ወልአርድ መሬት ሰማያትን የፈጠረ አርሽን የፈጠረ ቁርአንን ያወረደ ነብዩን የላከ እያልን ስንናገር ምን ማለት ነው? ሰናእ ነው፣ ውዳሴ ነው። አልሐምዱሊላህ ስትሉ ሐምደላ ነው ይሄ ምስጋና ከዛም በኋላ ስለሱ ባህሪና ያደረገውን የዋለውን ውለታ እየገለጻችሁ የሱን ታላቅነት የሱን ባህሪ ስትገልጹ ምን ይባላል? ይሄ ካና አለይ ስለዚህ ፈሐሚደላህ አላህን አላህን አመሰገኑ ወአስና አለይ ጌታቸውን አወደሱና ثم قال እንዲህ አሉ ይህንን ለመናገር ነው የኹጥባ መንደርደሪያቸው ነው ሐሚደላህ ወአስና አለይ ኹጥባ ሊናገሩ ሲሉ አልሐምዱሊላህ ብለው የሆነ ስለ አላህ ባህሪ ተናግረው ነው የሚገቡት ነብዩ አለይሂ ሰላቱ ወሰላም ከዛም በኋላ እንዲህ አሉ እነላህ ተዓላ አላህ ሀበሰ አገደ፣ ገደበ። አመከተ ከመካ ላይ አልፊለ ዝሆኑን አላህ አገደ። ዝሆኑ እንዳይገባ ተደረገ። ፊለል ሐበሻ ማለት ነው የሀበሾች ዝሆን ወይንም አብርሃ የሚባለው ሰውዬ ይዞ የሄደው መካን ሊወር ካዕባን ሊያፈርስ ጭኖ ሄዶ ነበር። ግመሉ አልሄድለት አለ። ፊ ቁሰቱን ማዕሪፈቱን ፊ አለም ከይፈ ፈዓለ ረቡከ በአስሓብ ልፊል ያለው ማለት ነው። ሀበሰ ነብዩ ምን ይላሉ? ሀበሰ አመከተ ከመካ ላይ አገደው። አልፊለ ዝሆኑን አገደው አላህ እንዳይደርስ ማለት ነው፣ እንዳይገባ አደረገው። ያው ፊል ምን ይላሉ? መህሙድ ይባላል እንትኑ ዝሆኑ ወደ ካዕባ ሲያዞሩት ይተኛል፣ ይበርካል፣ አይሄድም፣ እምቢ ይላቸዋል። ወደ የመን ሲያዞሩት ይንደረደራል፣ ይሃሩ ይሄዳል። መጨረሻ ላይ ያው አላህ አገደው እና ጦይራን አባቢል መጣ እንዳልነበር አደረጋቸው አለፉ እነሱ ተመቱ እና ሲሉ እንዳይሄድ አገደው አላህ መንገድ ላይ እንዳይሄድ አደረገ። ሐበሰ ኢነላህ ተዓላ አላህ ሐበሰ አገደ እንዳይገባ አደረገ። አመካ ከመካ ላይ አገደላት አልፊለ ዝሆኑንና ከዝሆኑ ጋር የነበሩትን ሰዎች ዝሆኑ ካልሄደ አብርሃም ንጉሳቸው አይሄድም ማለት ነው። እሱ ካልሄደ ወታደሩ መሄድ አይችልም ማለት ነው። ስለዚህ ዝሆኑን አገደው አላህ። ዝሆኑ እዛው ቀረ። ወሰለጡ አለይሃ በመካ ላይ ግን አላህ ሰለጠባት ረሱለሁ መላእክተኛውንና ወልሙእሚኒን ሙእሚኖችን ግን ሰለጠ፣ አሳለፋቸው፣ ገቡ፣ አላገዳቸው። ያንኛው አለል ባጢል ነበር። ነብዩና ሰሃቦቻቸው አለል ሐቅ ስለሆኑ መግባት ስላለባቸው እየገባ ነው አይደል? ወሰለጡ አለይሃ በመካ ላይ አላህ ሰለጣት ለቀቃት ማለት ነው። እንድታሸንፍና እንዳሸንፉ አደረገ በመካ ረሱለሁ መላክተኛውንና ወልሙእሚኒን ሙእሚኖች እንዲሰለጡና አሸንፈው እንዲገቡ ተደረገ። መካ ላይ ግን ማንን ገድቦ ነበር? ሲሉን አብርሃም ከነዝሆኑ አግዶት ገድቦት ነበር፣ እንዳይገባ አድርጎ ነበር። ነብዩ ግን አልፈው ገቡ፣ ጥተው ሰው ገቡ። በስምንተኛው ዓመት ማለት ነው። ወኢነሃ አሉ ነብዩ አለይሂ ሰላቱ ወሰላም ሳቸውናቸው እንደሚሉት ከመካ ላይ ዝሆኑን አግዶት ነበር። ወሰለጡ አለይሃ በመካ ላይ ግን ለቀቃቸው። ረሱለው መላክተኛውንና ሙእሚኖችን አብረው ያሉትን ለቀቃቸው እንዲገቡ ፈቀደላቸው። ምክንያቱም በመካ ዙሪያ ምን አለ? 360 ጣዖታት አለ። እነዛ ጣዖታቶች አሉ። እነሱም ጠራጊ ናቸው ነብዩና ሰሃቢዎች። አብርሃም ቢመጣ ግን ከጣዖት ወደ ጣዖት ነው። እንደውም የሌላ ክብር የካዕባውን ክብር ይበልጥ ማስነካት ነው። ማንተን ክብሩ ይደፈር ነው። እሱ ቢቀር እርሃሷት ነው። ነብዩ አለይሂ ሰላቱ ሰላም ቦታው ላይ ተወልደው ነብይ ተደርገው ተልከው ኋላ ላይ የሚደረግ ነገር ስላለ ነብዩ ከመወለዳቸው ከአመት በፊት ነው ይሄ ታሪክ። አላህ ዝሆንም ያገደው። ነብዩ አለይሂ ሰላቱ ወሰላም ወደ መካ ሲሄዱ ግን አላህ ፈቀደላቸው፣ ገቡ። ወሰለጡ አለይሃ አሸንፈው እንዲገቡ አደረገ። ረሱለሁ መላእክተኛውንና ወልሙእሚኒን ላካቸው። አላህ ለቀቃቸው፣ ፈቀደላቸው፣ ገቡ። ጥሰው ወኢነሃ መካ አሉ ነብዩ አለይሂ ሰላቱ ወሰላም ለም ተሕለ ሊአሐድን ለማንም ሰው ሐላል ሆና አታውቅም። ካነ ቀብሊ ከኔ በስተፊት ለነበረ ለማንም ሐላል ሆና አታውቅም። ማንም በቦታዋ ላይ ረግጧት እንደፈለገ ተጋሉበት ተጨፋጭፎባት ወይንም ደግሞ የሆነ ነገር አድርጉበት አያውቅም። ክልክልና ጥብቅ ነው። መካ ለም ተሕለ ሊአሐድን ካነ ቀብሌ ከኔ በስተፊት ለነበረ ለማንም ሐላል ሆና አታውቅም። ወኢነማ ኡሕለት የተፈቀደችልኝ ሊ ለእኔ እንኳ ሰዓተ ምን ነሃሪን ከቀን የተወሰነ ሰዓት ብቻ ነው። ከዙር እስከ አስር ምናምን የሚለው የተወሰነ ሰዓት ብቻ እስከምንገባ ድረስ ከዛም በኋላ ነገሩ አለቀ። መልሳ እዛው form ኣዋ ትመለሳለች። በዛች ቅጽበት ውስጥ ግን ነብዩ አለይሂ ሰላቱ ወሰለም በአራት ነው ምናምን አቅጣጫ ነው መካ ሲገቡ ወደ ወደ እንትኑ ሲገቡ ከታች የተወሰኑ ሰዎችን በሰሜን በደቡብ በምን በአራቱ በር ለቀውታል። ሁሉም ሲገባ በነ ኻሊድ በኩል ብቻ የተወሰኑ ወደ አስራ ምናምን ሰዎች ተገለዋል መሰል። አለበለዚያ ሐረም ውስጥ ጦርነት የለም፣ ውጊያም የለም፣ ሰው መገዳደልም የለም። አታ ኢዝን አንተ ገዳይ እንኳ ካለ ውጭ ላይ ተወስዶ ነው እንትኑ ጥፋት የሚደረግ ሐረም ውስጥ የለም አይደረግ ተባባናል። ሐላል የሆነችው ማለት ምን ለማለት ተፈልጎ ነው? መገዳደል ማለት ነው አይደል? ጦርነት እዛው ወኢነሃ መካ ለም ተሕለ ሊአሐድን ካነ ቀብሊ ከኔ በስተፊት ላለ ተፈቅዳ አታውቅም። ወኢነማ ኡሕለት ሊ ለእኔ ራሱ የተፈቀደችልኝ ሰዓትን ሚን ነሃሪን ከቀኑ የተወሰነ ሰዓት ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ይሄ ሚን ሰዓቲ ዱኹሊ ፊሃ ኢለል ዐስር ከገቡበት እስከ ዐሱር ድረስ የገቡት ጧትም ከሆነ እስከ አስር፣ ዙሁርም ላይ ከሆነ እስከ አስር፣ አምስት ሰዓትም ከሆነ እስከ አስር እስከ አስር ድረስ ከገቡበት ጀምሮ የገቡበት እንትን ታይሟ ተጠቀሰ ማለት ከዙር እስከ አስርም ይላል። ወኢነሃ ለም ተሕለ ሊአሐድን ካነ ቀብሊ ከኔ በስተፊት ላለ ወኢነማ ኡሕለት ሊ ከቀኔ የተወሰነ ሰዓት وإنها እሷ لم تحل لم تحل አትበቃም لم تحل አልተፈቀደችም ነበር ነው የምትሉ لن تحل የ future የ مستقبل ምንድን ናት ለም ተሕለ ካሁን በኋላም ዝምታ ለማትፈቀድም ይላል ምን ቂያማ ተግባባናል ወኢና ለን ለን ከሆነ ምን ማለት ነው አልተፈቀደችም ነበር ባለፈው time ነው ለን የፓስት ኔጌቲቭ ስትሆን لن የ future negative ናት لم تحل لأحد كان قبلي ከኔ በስተፊት ለነበሩ አልተፈቀደችም ነበር ወኢነማ ኡሕለት ሊሰዓተ ሚናሃር ለኔ እንኳ ከቀኑ የተወሰነ ሰዓትን የተፈቀደችልኝ ጦርነት ቢነሳ ኖሮ ያለበለዛ የለም وإنها መካ ለን ተሕለ ወደፊት አትፈቀድም ለአሐድን በዕድ ከኔ በኋላ ለማንም አትፈቀድም ማንም ሰው ቢመጣ እዚች አገር ላይ ጥቃት ሊያደርስ አይችልም ይህን የተዳፈሩት እነ ዩሱፍ ብኑ ሐጃጅ ሐጃጅ ብኑ ዩሱፍ ነው ሐጃጅ ብኑ ዩሱፍ ብቻ ነው ብዙ ጨርስ ይቋል ቀምት ፈላ ዩነፈሩ ሰይዱሃ መካ ላይ ፈላ ዩነፈሩ ሰይዱሃ አራዊቶቿ አይባረሩም ከአካባቢው ማለት ነው። ጎጂ ያልሆኑት እንሰሶቿ የሚታደኑ እንሰሶቿ አይባረሩም፣ እንዲበረግጉ አይደረጉም፣ አይታደኑም፣ አይፈቀድም። ወላ ዩክተላ ሸውኳ እሾኳ ራሱ አይቆረጥም። እሾኳ አይቆረጥም። ወላ ዩክተላ ሸውኳ እሾኳ እዛ መካ ውስጥ ያለው እሾክ እንኳ አይቆረጥም። አይላይኳ ገብቷችኋል? ከላይ መስፈሩ ሰይዷ ምን ማለት ነው? እንዲበተኑ አይደረግም አይባረሩም ማለት ነው። ማንም ማባረር የለበትም። ወላዩ ተላሸው እንኳ እሾኳም ደግሞ አይቆረጥም። ማንም ዛፍ አንድ ዛፍ ነገር አይቆረጥም። ቦታው ኢለለ እስኸር ብቻ ነው ያለው። ኧረ እስኸር ይፈቀድልን ብሏቸው እስኸር ብቻ ተፈቅዷል። ወላ የሕሉ ሳቂጦቷ የወደቀውን ማንሳት ራሱ አይፈቀድም። ወድቆ የተገኘን ዕቃ ማንሳት አይፈቀድም። ኢላ ሊሙንሺድን አይ ኢላ ሊሙዓሪፍን ለሚያስተዋውቅ ሰው ብቻ ነው የሚፈቀደው። ለተመሉክ አይቻልም። እዚህ የጠፋ ነገር ብታገኝ አንስተ አስተዋውቀ ከዛ በኋላ የራስ ልታደርግ ይችላል። እዛ ግን ለማስተዋወቅ ብቻ ነው፣ አይፈቀድም። ብዙ ህዝብ የሚገናኝበት ቦታ ነው። ስንት ጊዜ የሚገኝበት ማለት ነው። ስለዚህ የሀገሩም ደግሞ ልዩ ክብር ነው። ወላ ይሕሉ ሳቂጠቷ ሳቂጧን የወደቀውን ማንሳት አይፈቀድም፣ ኢላ ሊሙንሽድን ለሚያስተዋውቅ ሰው እንጂ። ወመን ቁቲለ ለሁ ቀቲሉን ሟች የተገደለበት ወመን ቁቲለ ለሁ የተገደለበት ቀቲሉን ሟች ሟች የተገደለበት በቃ ሰው የተገደለበት ሰው ለማለት ነው። ሟች የተገደለበት ቀቲል ማለት በማዕና መቅሱም ነው። ሟች የተገደለበት ሰው ይህ ባለቤቱ የሟች ወገን ማለት ነው። ሰው የሟች ወገን ቢኸይሪ ነበረይ ከሁለት ምርጫዎች የፈለገውን ይምረጥ። አንድ ቅሷስ ገዳይ ይገደልልኝ ማለት ይችላል፣ ወይም ደግሞ ካሳ መቀበል ይችላል። ቢኸይሪ ነበረይ ከሁለቱ አስተያየቶች ምርጥ የሆነውን የተሻለውን ይምረጥ፣ ይፈቀድለታል። ፈቃለ ለአባስ አባት እንዲህ አላቸው፣ እሾህ አይቆረጥም እዚህ ሐረም ውስጥ ያለ? አዎ። እንጨት መቁረጥ አይፈቀድ፣ ቅጠል መቆራረጥ አይፈቀድ፣ ምንም አይቻልም፣ አይፈቀድም። ይህን ሲሉ ሳር አካባቢ ሳር ላይ የሚጠቀሙት ነገር አለ እስክር የሚባል ፈቃለ ترى يا رسول الله ያ شنو በኤክሰፕሽን አለውጡልን الا ለእስክር بالوالد يا رسول الله እለል እዝኺር ያ ረሱላህ እዝኺር ሲቀር ያ ረሱላህ አላቸው። ፈኢና እኛ እኮ እዝኺርን ነጅአሉ እናደርገዋለን ሲቁቡሪና በመቃብራችን ላይ ለሕዱን እናደርግበታለን። ድንጋይ ያደርጉና በመካከሉ ላይ ሳሩን ያደርጉታል፣ ለማያያዝ ማለት ነው፣ ለመሸፈን ሽቃ ወቡዩቲና እቤታችንም ላይ እናደርገዋለን፣ ክዳን እንጠቀምበታለን። ፈቃል ነብዩ አሉ። ሌላ ደግሞ ለወርቅ እንትን ማለጫ እንትን ማቅለጫ ይጠቀሙታል መሰለኝ እዝኺር የእንጨት ከሆነ በጣም ያቀልጠዋል። እስር ከሆነ ግን ሙቀቱ የተመጠነ ነው። እንደአሁኑ ፋብሪካ ምን የላችሁም። ለምሳሌ እሱን ነው የሚጠቀሙት ሲያቀልጡ። የእስኪር ከሆነ እንትኑ ሙቀቱ ወይንም ደግሞ የእሳቱ ፍም እንደ እንጨት ፍም አይሆንም። ለዛም ይጠቀሙታል። ፈቃል ኢለል እስኪር ያ ረሱላህ ኢለል እስኪር በሉ ሲላቸው ኢለል እስኪረ አሉ። ታች ላይ ማለት ያለ የነብዩ ቃል ኢለል እስኪር። እሺ እስኪር ሲቀር ሌላው ክልክል ነው አሉ። መቁረጥ አይፈቀድም። እስኪር ብቻ ይፈቀዳል አሁን اجتهاد ኣቸው ነው وحي መጥቶላቸው ነው ያላህ ነው በእጅቲሃድ ነው እሺ ያሉት በዛ ፍጥነት ወይንም ደግሞ ወህይ መጥቶላቸው ሊሆን ይችላል ነብዩ አለይሂ ሰላቱ ሰላም ካሉ በዚህ ፍጥነት ውስጥ ወህይ ሳይነገራቸው በራሳቸው ነው ያሉት ላ ማለት አለ ያንን ሰለላሁ ዐለይሂ ወሰለም ላንቲኮ ሐዲሱ ቶሎ ቶሎ አልቆብኛል ሰዓት የለኝም ቶሎ ቶሎ አልቆብኛል ሰዓት የለኝም እ ይህ የሌለበት አካባቢ ይሆናል። አይ ፈትዋዎች አሉ፣ የሚሰጡ ፈትዋዎች አሉ። አካባቢ ላይ ወይዛት የለም። ሁለተኛ ኡዙር ሊሆን ይችላል። በሚስፋፋበት ሰዓት ቤት በሚሰራበት ሰዓት የሆነ ነገር ቢፈጠር ለዚህ ደግሞ ዑለማዎች የሚሰጡት ነገር አለ። وعن عبد الله بن زيد بن عاصم رضي الله تعالى عنه أن رسول الله صلى الله عليه وسلم قال يا الله ملكتني عندها إن إبراهيم إبراهيم ሐረመ መካ መካን ጥብቅና እርም አድርጓታል። ሐራም ሐረመ መከተ መካን እርም አድርጓታል ማለት ምን ማለት ነው? የተከበረች ሀገር አድርጓታል። ታላቅነቷን አውጆላታል ማለት ነው። ሐረመ መካ መካን ነብዩ ኢብራሂም መካን እርም አድርገዋታል። የአካባቢው እሾክ አይቆረጥ፣ እንሰሶች አይታደኑ፣ አይባረሩ። ወደ አለ አህሊሃ ለነዋሪዋም ዱዓ አድርጓል ኢብራሂም ኢብራሂም እዛ አካባቢ ላሉት ነዋሪዎች ሙሉ ዱዓ አድርጎላቸዋል። ተመታ ከማ ጃአት አልቁርአን እኔ ደግሞ አሉ ነብዩ አለይሂ ሰላቱ ወሰለም ሐረምቱ አልመዲና መዲናን የተከበረች አድርጊያታለሁ አሉ። እንደዚሁ አራዊቷ አይባረርም፣ እሾኳም አይቆረጥም። አሁንም የሌሊት ቀን ማለት ነው። መካ ላይ እርም የሆነ ነገር ሁሉ እዛም መዲናም ላይ እንደዚሁ ነብዩ መዲናን ኢብራሂም ደግሞ መካን። ሌላ ቦታ ነብዩ አለይሂ ሰላቱ ወሰላም በተናገሩት ሐዲስ እነላህ ሐረመ መከተ የውመ አን ኸለቀ አላሁ አልአርደ ወሰማዋት መሬት ሰማያትን በፈጠረ ጊዜ መካን እርማ አድርጓታል አሉ ነብዩ አለይሂ ሰላቱ ወሰላም። ግን ያደረሰው ማነው? ያንን ሐራምን ኢብራሂም አድርሶታል እንጂ ኢብራሂም ጀመረው ማለት አይደለም። መጀመሪያ በዛኛው ሐዲሳቸው አላህ መሬት ሰማያትን በሰራበት ጊዜ ነው መካን እርም ያድርጓታል ያሉት። ስለዚህ ኢብራሂም አድርሷል ማለት ነው። እዚህ ቦታ ላይ ያንን ሐራምነት ኢብራሂም ተናገረ። እነ ኢብራሂም ሐረመ መካ መካን የተከበረች ሲያደርጋት ወደ አለ አህሊሃ ለነዋሪዋም ዱዓ አድርጓል። ወይኒ እኔ ደግሞ አሉ ሐረምቱል መዲና መዲናን እንደዚህ የተከበረች ሀገር አድርጌያታለሁ። ከማ ሐረመ ኢብራሂሙ መካ ኢብራሂም መካን ሐራምነቷን እንዳደረሰ ሁሉ እኔም የመዲናን ሐራምነት ለእናንተ አደርስላችኋለሁ እያሉ ነው። ለምን ተሽሪዕ አያደርጉም አይደል? በራሳቸው ኃላፊነት አላህ ወህይ ነግሯቸው እንጂ ወኢኒ እኔ አሉ ነቢዩ አለይሂ ሰላቱ ወሰላም ደዓውቱ ዱዓ አድርጌያለሁ ጌታ የለምኛለሁ ፊሷኢሃ በቁናዋ ወሙዲሃ በእፍኛዋ ለመዲና ማለት ነው። ለመዲና ቁና መስፈሪያ አለ፣ ወሙድሃ ለእፍኙም አለ መስፈሪያ ናቸው። ይሄ ለነዚህ ዱዓ አድርጋለሁ ቢሚስለይ በሁለት እጥፍ ማዳአ ቢህ ኢብራሂም ኢብራሂም ዱዓ ባደረገው ሁለት እጥፍ ለአህሊ መካ ለመካ ሰዎች ባደረገው ሁለት እጥፍ ለመዲና ሰዎች ዱዓ አድርጌያለሁ አሉ ነብዩ አለይሂ ሰላቱ ወሰላም። ላይ ነው ላይ አይደለም። ሚስለይ ብላችሁ ነው የምትቀሩት ሁለት እጥፍ ማለት ነው። ይሄ ሚስለይ ነይ ብላችሁ ጥሩ። ሚስሊ ከሆነ የኔ አምሳያ ማለት ነው። ቢሚስሊ ከሆነ ቢሚስሊ ሁለት ጥር ማዳአ ቢህ ኢብራሂም ከለመነው ኢብራሂም ኢብራሂምን ከለመነው ለአህሊ መካ ኢብራሂም ከለመነው ለአህሊ መካ ለመካ ሰዎች ከለመነው እኔ በሁለት እጥፍ ለመዲና ሰዎች ቁናቸውም አንድ ቁና ሁለት አንድ ሙድ ሁለት ሙድ በረካው እንደዛ እንዲሆን ዱዓ አድርግ ያለው አሉ። የሁለት ነብይ ዱዓ አድርግ ሀገር ላይ ያ አላህ ምን መጣ ምን መጣ ነዳጅ አይደል? ነዳጅ በቀን ዘጠኝ ሚሊዮን በርሜል ነዳጅ ያመርታሉ። ኩበር ምናምን ከሚባሉት አካባቢ ገና ሳዕዳ የሚባል አለ የመን ድንበር ላይ ታጥሮ የተቀመጠ የሚገርመው እኮ ከስር ውቅያኖስ እኮ ነው የምትለው። ዘጠኝ በርሜል ዓለም ላይ የተወሰነ ነገር ተጨመረ ኢራን ላይ የተወሰነ ማዕቀብ ከጣሉ በኋላ ስንት አወጣ? አስራ ሚሊዮን በርሜል በቀን አስቡት እንግዲህ 12 ሚሊዮን በርሜል ድፍድፍ በቀን ከአንዲት ሀገር አላህ እንዲለቁባቸዋል። ወርቅ አለ እዛው ሀገር ላይ እያንዳንዱ ሀገሪቷ ላይ በጣም ብዙ ያልተነኩ ናቹራል ሪሶርሶች አሉ። ንገር ከስር 50 ዓመት በተከታታይ 9 10 ምናምን በርሜል ቢያወጡ አይነካም። እዛው ኩበር ውስጥ ያለው ገና አስቡ። ሰዓዳ ሲከፈት ደግሞ ስብሓን አልሐይ ለሌላ አልሐምዱሊላህ እንኳንም ከበሩ እንኳንም ሀብታም ሆነ ለአነ ዱይፈ ረህማን የቅሱር ፊህም እንዴት አድርገው 3.5 ሚሊዮን ህዝብ ለሐጅ አንድ ጊዜ አሁን 4 5 ሚሊዮን ይገባል ወደፊት ማለት ነው። ያንን ሁሉ እንዴት አድርገው እንደሚያንከባክቡ አስቡ። ስንትና ስንት ነገር ነው የተሸከሙት ያአላህ በጣም የሚገርም ነው። አይነት የኛ ፊታችን የምናዞርበት አገር በድህነት እንደ ብት ቦታ ቀል ኖሮ እምን ውስጥ እንደምንወርቅ ታውቃላችሁ አይደል? አታውቁም ይሄን አጣላ ሰላም አለይኩም وعن علي بن ابي طالب رضي قال رسول الله صلى الله عليه وسلم አልመዲና መዲና ሐረሙን እርምናት የተከበረች ናት። ማ በይነ አይሪን ማ በይነ አይሪን በአይርና ኢላ ሰውር እስከ ሰውር ድረስ አይር እስከ ሰውር ከአይር ይዞ እስከ ሰውር ድረስ የተከበረች ናት አሉ። ይህ ሰሜንና ደቡብ ከምስራቅና ጀኑብና ገርቡን ነው የተናገሩት ማበይነ ላበተይሃ ይላል ነገብራራላችሁ ወለለ አለይኩም ወራህመቱላሂ